እሺ በሙሳፊር ላይ ጁሙዓ አይወጅብበትም። ነዓም ላ نعم هذا الحديث ضعيف بسند ضعيف روي هذا هذا الحديث بسند ضعيف هل هو ضعيف؟ من الذي صح هذا الحديث؟ ይህ ሐዲስ ሰሒህ ነው ያለው ሼክ ማን ነበር የነገርኳቸው? ምን الذي يتذكر؟ አብዱላይ እ ማን ነበር ሰሒህ ነው ያላቸው? ሼኹል አልባኒ ጀዛከላሁ ኸይራን ጀዛከላሁ ነቢዩ አለይሂ ሰላቱ ወሰላም ጁማዓ ቀን አንድ መቅቡል ዱዓ መቅቡል የሚሆንባት ሰዓት አለች ብለዋል። ምን ያክል ነበር ሰዓት? ከይፎትን እንዴት ነበር ያሳዩት ነብዩ? ወይም ደግሞ ታልፋለች ማለት ነው። እሺ ስንት ቀውል ነበር? ዑለማዊ በስንት ተከፍለዋል? በዚህ ሰዓት ናት፣ በዚህ ሰዓት በዚህ ሰዓት ናት በማለት አርባ ቀውል አለ። ከአርባ ውስጥ አቅረብ ለሷዋብ ወደ ትክክል ቅርብ የሆኑት ስንት ቀውሎች ናቸው? ሁለት ቀውሎች። ሁለቱ ቀውሎች ምን አለ? ሐዲስ ደሊል አለ። የማን ሐዲስና የማን ሐዲስ እ ይህ ከኪታባችሁ አትሞክሩት ዝም ብላችሁ ያስቀምጣችሁ። ሁለቱን ጊዜያቶች እንገሩ ማን ማን ናቸው የዘገቡት? እ አንዱ ከበይነ አየጅሊስ الإمام على المنبر إلى أن تقضى الصلاة ሶላት እስከሚጠናቀቅ ድረስ ነው ይላል አንዱ። ሌላው ደግሞ بعد العصر حتى تغرب الشمس ፀሐይ እስከምትጠልቅ ነው ይላል። ሁለቱም ሐዲሶች አለ ሁለቱም ሐዲስ ደሊል አለ ጀምዕ ስናደርግ እንዴት ብናደርግ ይሻላል ያሉት ዑለማ ሁለት ሰዓት ማለት እኮ ጁሙዓ ቀን አንድ ከአስር በኋላ ነፋል አንዱ መጣና አንዱ ደግሞ አአ ከእንትኑ ኢማሙ ሚንበር ላይ ከወጣበት ሰዓት ጀምሮ ሶላት እስከሚያልቅ ነው አለ። በአንድ ቀን ውስጥ ሁለት ጊዜ ደግሞ አትሆንም፣ ቀላል ናት ተብሏል። ስለዚህ ይህን ሐዲስ እንዴት ጀምዕ የምናደርገው? በየጁማአው ትለያያለች ማለት ነው። ይሄ ነው አቅረብ የሆነ እና ከሁለቱም ደግሞ ደሊል ያለው ይሄ ነው። ከጁማአ በኋላ ስንት ረካዓ ነው የሚሰገደው? ሁለት አራት ስድስት ስድስት ያለውን ማን ነው ዘግቦታል ያልኳቸው አትይዙም እንዴ? አቡ ዳውድ ቁሉ ጀዛከላህ ተውፊቅ ማሻአላ እሺ ቤት ሲሰገድ ስንት ነው የሚሰገደው? የጁሙዓ ቀን በዕለት ቤት ሲሰገድ ሁለት በመስጊድ ሲሰገድ አራት እና ስድስትም አለ። ስድስትም ነብዩ ሰግደዋል። አራትም አለ፣ ሁለትም አለ። በፈለግነው መስራት ማለት ኢማሙ አህመድ ሶስቱንም በሶስቱ መስራት እንደውም ጥሩ ነው። ሱናውን ሀይ ለማድረግ ብሏል። እሺ የጁሙዓ ቀን ጁሙዓ ሶላት መቋቋም የሚችለው ስንት ሰዎች በቁጥር ስናስቀምጥ ስንት ሰዎች ያሉበት መንደር ውስጥ ነው ጁሙዓ መቋቋም ያለበት? እነ ኢማም ሻፊዒ እና ኢማም አህመድ ስንት ሰው ነው ያሉት? ከአርባ በላይ ነው ያሉት። ከአርባ እና ከዛ በላይ ያሉት አርባ ሰዎች የሚኖሩበት አካባቢ አርባ አባወራዎች ካሉ እዛ አካባቢ ላይ አርባ ወንዶች ካሉ ምን መደረግ አለበት? ጁሙዓ መቋቋም አለበት። ከአርባ በላይ መሆን አለበት ነው ያሉት። ለዚህ ደሊል ምንድን ነው ያመጡት? እነ ኢማም ሻፊዒ እ መዶት ሱነቱ ፊ ኩል አርበዒነ ተሳዒደን ጁሙዓ የሚሉ ዳረቁት የሚዘገቡት ማለት ነው። ኢማሙ ማሊክ ስንት ነበር ያሉት? አስራ ሁለት አስራ ሁለት የማንኛው ነው አቅረብ ትንሽ ቀረብ የሚለው የነ የነ ኢማሙ ሻፊዒና ኢማሙ አህመድ የተጠቀሙበት ሐዲስ ረዋሁ ዳረቁትን ይሁ ቢኢስናድን ደዒፍን ብለናል። ሐዲሱ ደዒፍ ነው አይደል? ማን ማን ስላለበት ነው ሐዲሱ ደዒፍ የሆነ እ አብዱልአዚዝ እብኑ አብድራህማን እብኑ ራጅ ስላለበት ሐዲሱ ضعيف ነው። መጀመሪያ መሰረት የለውም ማለት ነው ሐዲሱ አርባ የሚለውን አፈረሱ። እሺ አርባ የሚለውን ብንቀበለው በምን ሐዲስ እናወርደዋለን? በኢማሙ ማሊክ በተጠቀሙት ሐዲስ ስንት በሚለው አስራ ሁለት በሚለው አስራ ሁለት ሰዎች ያሉበት የሚለውን ደሊል አድርገው ያቀረቡት ማሊክ ምን ምን ከሚለው ሐዲስ ነው? ነብዩ እየኸጠቡ እያለ ትተዋቸው ሂደው አስራ ሁለት ሰው ቀርቷልና በዚህ የኢማሙ ሻፊዒ መጀመሪያ ውድቅ ይደረጋል። ከዛ የኢማሙ አህመድ ደግሞ እንደገና አሁንም ውድቅ ይደረጋል። በምን እ አስራ ሁለት የሚለው ያጋጣሚ ነው። አስራ አንድም ቢቀር ሄደው የቀሩት አስራ ሁለት ናቸውና ነው ነብዩ ዝም ብሎ ነው ያሰገዱት። አስራ አንድ ቢቀር ኖሮ አስገዱ ነበር፣ አስርም ቢቀር አስገዱ ነበር። ስለዚህ በቁጥር ደረጃ እነ ኢማሙ እነ አቡ ሐኒፋና እነ ኢብኑ ልቀይም እነ ኢብኑ ተይሚያ ስንት ሰው ነው ያሉትን አልኳቸው። ሶስት ሰው ሁለት መእሙም አንድ ኢማም ካለ አይን ሻም ባቡ ሶላቲ አልኸውፍ የፍርሃትን ሶላት የተመለከተ ዛሬ ይሆናል ቅራታችን ባቡ ሶላቲ አልኸውፍ የፍርሃት ሶላት አስተጋገድ በፍርሃት ጊዜ የሚሰገድ በፍርሃት ጊዜ የግድ ጦር ሜዳ መሆን የለበትም በጦር ሜዳ ላይ ብቻ አይደለም የአጋጣሚ ወንዝ ውስጥ እየሰገደ ሰውየው ጎርፍ ሊመጣበት ይችላል ምን ሊፈጠር ይችላል ዋናው ግን እዚህ ቦታ ላይ ያለው ሶላተል ኸውፍ የእንትን ነው የጂሃድ ነው باب صلاة الخوف الصلاة في حال الخوف والمراد بالخوف أن يكون جيش المسلمين حذاء جيش الكفار ولم يجري بينهما قتال አንደኛው ጦር ግንባር ላይ ሙጃሂዲኖችና ሙሽሪኮች ፊት ለፊት ይገናኛሉ። አንድ ፊት ለፊት ሊሆን ነው፣ በቂብላ ፊት ለፊታችን ማለት ነው። ሙጃሂዲኖች እዚህ ናቸው፣ ጠላት ደግሞ ፊት ለፊት በቂብላችን ፊት ለፊት ሲሆን አንድ አስተጋገድ አይነት አለ። ጠላት ደግሞ ከቂብላ ቦታ ውጭ ባለ ወይ ከኋላችን ከጀርባ ሊሆን ይችላል፣ ወይ በቀኝ በኩል ሊሆን ይችላል፣ በግራ በኩል ሊሆን ይችላል። ይህም የራሱ የሆነ አስተጋገድ አለው ማለት ነው። ተባባናል። እነዚህን አስተጋገዶች እናያለን። ولم يشتغل بالطعان والضرار أما إذا تلحم الفريقات وأطلقت البنادق والمدافع ودببت الدبابات والمدرعات وقذفت وقذفت القنابل بالطيارات فليس إذ ذاك صورة مخصصة للصلاة እዚህ ላይ የዘመኑን ጦርነት አምጥተዋል። የዛን ጊዜ በሰይፍ ጨበጣ ነበር። በአሁን ሰዓት ኢልቲሃም ቢፈጠር ኢዛ ተለሐመል ፈሪቃን ሁለቱ ቡድኖች ከተገናኙ ወኡጥሊቀል በናዲቅ ተኩስ ከተጀመረ ወልመዳፊዕ መድፎች ከተተኮሱ ወደበት ደባባት ደባባዎችን ከገቡ ይሄ ማለት ደባባ ማለት ምንድን ነው? ምርካባ ታንክ ማለት ነው። ወደበት ደባባት ታንኮች ጥሰው ከገቡ ወልሙደራዓት ይሄ ወታደራዊ ማመላለሻ መኪኖች ናቸው። ሙደራዓት የሚባሉት ብረት ወቀዘፈት ልቀናቢሉ ወቁዲፈት ልቀናቢሉ ቦምቦች ከተወረወሩ ቢጠያራ ከላይ በአውሮፕላን በጀት የሚጣሉ ከሆነ ፈለይሰ ኢዛ ከሱረቱ ሙኸሰሰ ለሶላት ለሶላት አስተጋገድ ለየት ያለ የለው። የዛን ጊዜም ኢልቲሃም ይዞ አይነት አለ ማለት ነው። መቼ በነብዩ ዘመን ቅበጥ አለ ሰይፍ ማለት ሙሳየፋ ፊት ለፊት ሰይፍ እየመከተ እሱም እንትን እየሰነዘረ እያጠጣ እየመከተ ይሰገዳል። ምን ልዓጀብ ሱብሃንአላህ እየተዋጉ በቢላዋ እየተዋጉ ራሱ በጦር እየተዋጉ ይሰግዳሉ። هذا أيضا من العجب እዚህ አስተጋገድ እናያለን። عن صالح ابن خوات عن صالح ابن خوات كصالح ابن خوات يتزجبنا صالح ابن خوات ابن جبير يبالال ابن النعمان الأنصاري المدني አንሳራዊና የመዲና ሰው ነው። የሚመሻህሪ ታቢዒ ታዋቂ ከታቢዒዎች ታዋቂው ሰው ነው። አመን ሶላ ማዓ ነብይ ሰለላሁ ዐለይሂ ወሰለም ይህ ሱሐቢ የሚነግረን ከማን ይዞ ነው? ሪዋየት ሙስሊም አንሰል ኢብኑ ሐትማ ከሚባል ሱሐቢይ ነው የያዘው። ሷሊህ ኢብኑ ኸዋት አመን ሶላ ከሰገደ ሰው ማዓ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ከሰገደ ሰው ይዤው ነው አለ። የውመ ዛቱ ሪቃ የዛቱ ሪቃ ጊዜ ነብዩ ዐለይሂ ሰላቱ ወሰላም አራት ቦታዎች ላይ ሶላተል ኸውፍ ሰግደዋል። በጥኑ ነኽላ፣ ዑስፋን፣ ዜቂረድ የሚባልና ዛቱ ሪቃ አራቱ ቦታዎች ላይ ሰግደዋል ነብዩ አለይሂ ሰላቱ ወሰለም። አራቱ ቦታዎች ላይ የተለያየ አስተጋገድ አለ። አስተጋገዱ 16 አይነት አስተጋገድ አለ ይላሉ። ስድስት እና ሰባቱ አቅረብ ለሰዋብ ወይንም ደግሞ ሐዲስ ከደሊል በኩል ጠንካራ ነው። ወደ ስድስት ወደ ሰባት ጭምቆ አምጥተውታል አይነቱ ወደ 16 ያሉ አሉ። ስድስት እና ሰባት እነ ኢማም አህመድ ይሄን ያለው ነው ስድስት ወይንም ሰባት አይነት አስተጋገድ እና ሳሌህ ብን ኸዋት አመን ሶላ ከሰገደ ሰው ይዤ ነው አለ። ራሱ አላየም ታቢዕይ ስለሆነ ማለት ነው። አመን ሶላ ማአን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ጋር ከሰገደ የውመ ዛተ ርቃ በዛቱ ርቃ ጊዜ ዛቱ ርቃ የምትባለው ነብዩ አለይሂ ሰላቱ ወሰላም እንትን በሄዱ ጊዜ የዘመቱባት ቦታ ናት። መካ ቢአርድ ወቀጥፋን ሲነጅድ አካባቢ የምትገኝ ናት። ከመካ ወደ ሰባ ኪሎ ሜትር ርቀት ላይ የምትገኝ ሀገር ናት። ዛቱ ርቃ ዛቱ ሪቃ ላይ በሰገዱ ጊዜ ነብዩ የሰገዱትን አሰጋገድ አብሮ ከሰገደ ሰው ይዤ ነው እያለ ነው። ምን አለ? ሶላቱል ኸውፊ ሶላቱል ኸውፍ አለ። ዛቱ ሪቃ ዛቱ ሪቃ የተባለችው ባለ መጣፍ ዘመቻ ማለት መጣፊያ ዛቱ ሪቃ ማለት የተቀደደ ልብስ እግራቸው የሰሃቢዎች እግር በጣም ቦታው በረሃማና እንትን ስለሆነ የሚያቃጥል ነበር እግር እግር በጣም የሚያቃጥል አሸዋማ ቦታ ስለነበር ልብስ እየቀደዱ እግራቸው ላይ ያስሩ ነበር እንደኮ ጫማ የላቸውም ብዙዎቹ እንደኛ ማለት ነው። ስለዚህ ያንን ልብስ እግራቸው ላይ አስረው ነበር የሚጓዙ። ይሄ ሪቃ ይባላል። ሩቃ ማለት ምን ማለት ነው? መጣፍ ያታውቁም እንዴ? ጽሁፍ መጻፊያ እንትን አለ እስክሪብቶ አታውቁም? ቅዳጅ ልብስ ማለት ነው። አታውቃላችሁ የኛ ነው። አነ ጣኢፈተን አንዷ ጣኢፋ ዛቱሪቃ ሪቃ ዛቱ ሪቃ የተባለችው እግራቸው ላይ ምን አስረው ስለገቡ ነው የተቀዳዳ ልብስ ማለት ነው። ልብስ እግራቸው ላይ አስረው በጣም እንትኑ አሸዋው ስላቃጠላቸው ማለት ነው። አነ ጣኢፈተን አንዷ ቡድን ይለናል። አንዷ ቡድን ሶፈት ማአሁ ከነብዩ ጋር ሶፍ ሰራ። ወጣኢፈቱን ሌላዋ ቡድን ደግሞ ዊጃህል አድው ጥላት ፊት ለፊት ሂዳ ቆመች። ፈሰላ ነብዩ አሰገዱ ቢለዚነ በነዛ ማአሁ አብረዋቸው ባሉት ረከዓ አንድ ረከዓ አሰገዱ። ጥላት ቤት አካባቢ ይመስላችኋል በዚህ ሰዓት ፊት ለፊት ነው ጥላት አይደለም፣ ፊትለፊት አይደለም። ምን ገይሪ ጂሃቲል ቂብላ ከቂብላ አቅጣጫ ውጭ ባለ ቦታ ስለሆነ ነው። በዚህን ሰዓት ምን ያደርጋል? ሁለት ይከፍሉትና ጀማዓውን ነብዩ አለይሂ ሰላቱ ወሰለም አንድን ጀማዓ እዛ ጦሩን ጠብቁ ይሏቸዋል። ድንገት እንዳያጠቁን ጠብቁ እናንተ እኛ እናንተ ደግሞ ኑ ከኔ ጋር ትሰግዳላችሁና ሁለት ረከዓ ነው ሙሳፊር ስለሆነ አይደል ሁለት ረከዓ ነው የሚሰግዱት። አንድ ረከዓ ያስሰግዷቸዋል። መጀመሪያ በሐሳብ ልንገራችሁና እንቀረዋለን። ይመጣሉ፣ ሶስት ይሰራሉ። እኔም ተከታተሉ ኪታቡን ትሉ መጀመሪያ ሁለት ይከፍሏቸውና ነብዩ አለይሂ ሰላቱ ወሰለም እናንተ ግሩፖች ሂዱና ጥላት ፊት ጥላትን ጠብቁ ድንገት እንዳያጠቃን ስንሰግ እናንተኞቹ ደግሞ ኑ ከኛ ጋር ይሉና ሶስት ያሰሯቸውና ነብዩ አለይሂ ሰላቱ ወሰለም አንድ ረካ አሰግዷቸዋል። አንድ ረካ ካሰግዷቸው በኋላ ነብዩ ወደ ሁለተኛው ረካ ሲነሱ እነሱ ለራሳቸው ተነስተው ሰሃቢዎቹ ከኋላ ያሉት ሙእሚኖች ማለት ነው አንድ ረካ ይጨምሩና በራሳቸው ጊዜ ማለት ነው አሰላምተው ጥላት ፊት ይሄዳሉ። አንድ ረካ ከነብዩ ጋር አገኙ አይደል? አንዱን ረካዓ ለራሳቸው ፈጥነው አንድ ረካ ይጨምሩና በሁለተኛው ረካ ጨርሶ አጠናቀው ይሄዱላቸዋል። ጥላት ፊት ማለት ጥላት ፊት የነበሩት ደግሞ እዛ ሲጠበቁ የነበሩት ይመጡና ነብዩ ስንት ረካዓ ቀርቷቸዋል? አንድ አስፈግደው አንድ ቀርቷቸዋል አይደል? እነዛ ለራሳቸው ነው ሞልቶ ይሄዱ። እነዚህኞቹ ደግሞ ይመጡና የቀረውን የነብዩን አንድ ረካ አብረው ይሰግዳሉ። ከዛ ነብዩ ሲያስተላመቱ ይነሱና አንድ ረካ ይጨምራሉ። ነብዩ አንዳንድ ረካ አካፈሏቸው እነሱ ደግሞ ለራሳቸው ሁለት ሁለት ረካ ይሄ ምን ሲደፊ ሶላት እኮ ብቻ አይደለም ምን አልዓጀብ አልጀማዓ ጀማዓን ራሱ አንዳንድ ረካ አካፈሏቸው ከዚህ ከዚህ በመለሳ ነው ጀማዓ ዋጅብ ነው ያሉት ዑለማ ደግሞም ደሊል ይሆናቸዋል በጣም ጠንካራ ደሊል ገብቷችኋል ይሄ ጥላት ፊት ለፊት ባልሆነ ጊዜ ነው ጥላት ደግሞ ፊት ለፊት ከሆነ ሶስት ያሰሯቸውና ሁሉም ሁለት ሶስት ሶስት ስሩ ላቸዋል ሶስት ይሰራል ሁሉም ሩኩ አብሮ ያደርጋሉ። ሰሚያ አላህ ለመን ሐሚዳ ሁሉም አብሮ ይላል። ከፊት ያለው ሶፍትና ነብዩ ስጁድ ይወርዳሉ። ሌላው ቁሞ ይጠብቃል። አጥቶ ፊት ለፊት ድንገት እንዳይመጡባቸው እነዛ ሁለቱንም ስጁድ አድርገው ወደ ቅያም ሲነሱ ከኋላ ስጁድ አላደረገው ደግሞ ስጁድ ይወርዳል። በተራ ማለት ነው። እነዛ ሁለት ስጁድ ጨርሰው ሲመጡ ነብዩ ፋቲሃ እየቀሩ ይጠብቋቸዋል። ቶሎ ቶሎ አይሄዱ። አሁንም ቅያም ላይ ምን ያደርጋሉ? እነዚህ ከኋላ የነበረው ሶፍ ይቀደም ከፊት ይሆናል። ከኋላ የነበረ ከፊት የነበረው ደግሞ ከኋላ ይሆናል። አሁንኛውም ላይ አብረው ሩኩ ያደርጋሉ። ሰሚ አላህ ሊመን ሐሚዳ ይላሉ። የመጀመሪያው ሶፍ ከነብዩ ጋር አብረው ስጁድ ያደርጋል። ተመልከቱ ምን አይነት ፍትህ እንደተሰራ። የመጀመሪያዎቹ አብረው ከነብዩ ጋር ስጁድ አግኝተዋል አይደል? አሁንኛው ላይ ሁለተኛው ሶፍ ስለሚሆኑ ሶስተኛው የነበረው መጀመሪያ ላይ ደግሞ አሁን ስጁድ አብረው ከነብዩ ጋር ያገኛል። እንደዛ አድርገው አከፋፍለዋል ነብዩ عليه الصلاة ይሄ ሁለተኛውና معروف የሆነ የአስተጋገድ አይነት ነው። ጥላት ፊት ለፊት በሚሆን ጊዜ እና process ኡን ተከታተሉ። ተሽዊሽ ተሽዊሽ የሚገርም ነገር የሚፈቀድባት ሶላት አልኸውፍ እኮ ማለት ብዙ ነገር ተሳሁሎ ያለበት እኮ ነው። ስራ ይበዛል፣ ጦርነት ይበዛል፣ ጩኸት ሊኖር ይችላል፣ መሯሯጥ አለ፣ ስራ አለ፣ ይህን ልብስ ታደርጋለህ፣ ይህን ትመክታለህ፣ ይህን ትሯሯጣለህ፣ በዚህ ትሮጣለህ፣ በዚህ ቅብላ ትለቃለህ፣ ወደ ቅብላ ትዞራለህ። ብዙ ነገር የሚሰራበት ነገር አለ ሶላት ኸውፍ። ስለዚህ ሶፍ ይበላሻል አይበላሽም ብሎ ነገር የለም። ከኋላ ያለው በዚህ ዝግዛግ ትገባለህ። በሰውና በሰው መካከል አንዳንድ ሰው ያልፋል፣ ይሄንኛው ወደ ኋላ ይሄዳል። በቃ ምን ችግር የለም። እና አመን ሶላ ከሰገደ ማአነብ ሰለላሁ ዐለይሂ ወሰለም ነብዩ ጋር ከሰገደ ይዤ ነው እያለ ነው። ሷሊህ ኢብኑ ኸዋት ሰሐቢ አታቢዒ ጀልጀል የውመ ዛት ርቃ በዛት ርቃ ዘመቻ ጊዜ ሶላተል ኸውፍ ሶላተል ኸውፍ በነብዩ ጋር ከሰገደ ሰው ይዤ ነው ይለናል። ሰጋጁ ማን ነው? ሙስሊም ላይ የተዘገበ ሐዲስ ነው። አንሰል እብኒ አቢ ሐትማ ከሚባል ከአንድ ከሰገደ ሰው ይዤ ነው አለ። ያ ሰው ማን ነው? ያ የነገረው ሰው ማን ነው? ሰህል ብኑ አቢ ሐትማ ብያቸዋለሁ። አነ ጣኢፈተን አንድ ሰው ዲን ይላል ሶፈት ማአሁ ከነብዩ ጋር ሰገደ ጻሉ ሶላት የሰገዱባቸው በጥኑ ነክላ፣ ዑስፋን፣ ዜጥረድና ማን አልኳት ዛቱ ሪቃ አራቱ ናቸው ነብዩ የሰገዱባቸው صلاة الخوف በጥኑ ነኽሊን ዑስፋን፣ ዚቅረድና ዚቅረድ እንዲሁም ዛቱ ሪቃ አራት ቦታዎች ነው ነብዩ የሰገዱት صلاة الخوف أن طائفة አንዷ ቡድን ሰፈት መአሁ ከነብዩ ጋር ሶፍ ሰራች አለ ወጣኢፈቱ ሌላዋ ግሩፕ ደግሞ ውጃሃል አዱ ጥላት ፊት ለፊት ሄዳ ቆመች ፈሶላ ነብዩ አሰገደው አንድ ረክዓ ቢለዚነ በነዛ ማአሁ ረክዓተን አብረዋቸው ከነብዩ ጋር በነበሩት አንድ ረክዓ አሰገዷቸውና ثم ثبت ነብዩ ቀጠሉ ቃኢመን ቆመው በዛው ቀጠሉ ነብዩ ማለት ነው ወአተሙ ወአተመት الجماعه والطائفه التي مع النبي صلى الله عليه وسلم ከነብዩ ጋር የነበረችው ቡድን ሞላች ለአንፉሲም ለራሳቸው ሞሉ የቀረውን አንድ ረክዓ ነብዩ አሁን ዝም ብለው ቆመዋል እነዛ ለራሳቸው አንድ ረክዓ ሞሉና ሁለት ረክዓ ሆነላቸው። አሰላምተው በራሳቸው ጊዜ ሄዱ። ثم እንፈረቱ ለራሳቸው ሞሉና ሄዱ። ፈሶፉ እነሱ ሂደው ሶፍ ሰሩ። የት ውጀሃል አዱ ወጥላት ፊት ቆሙ ሄዱና ከነብዩ ጋር አንድ ረክዓ ሰግደው በራሳቸው ሞልተው ሄደው ማለት ነው። ወጃአት ጣኢፈት ኡኽራ ሌላኛዋ ቡድን ደግሞ መጣች። እስካሁን ጥላት ፊት ለፊት የቆመች የነበረችው ፈሰላ ቢሂም ረክዓተ አንድ ረክዓ አሰገዷል። አለቲ በቅየት የቀረችውን አንድ ረክዓ ነብዩ አሰገዷቸው። ለነብዩ ሁለተኛ ረክዓ ነው ለነሱ ደግሞ ስንተኛ ነው አንደኛ ረክዓቸው ነው ثم ثبت ነብዩ ቁጭ ብለው ቀጥ ጃሊሰን ቁጭ ብለው ጠበቋቸው ወአተሙ ለአንፉሲህም ለራሳቸው አንድ ረካ ይቀራቸው ነበር ሞሉና ثم ሰለመ ቢህም ከነብዩ ጋር አብረው አሰላመቱ ነብዩ ቁጭ ብለው ጠብቀዋቸዋል ይሄ አንድ አስተጋገድ አይደለም አይነት ነው ነብዩ ላይ ያስተላምቱ ይችላሉ እነሱ ለራሳቸው ሞልተው ለራሳቸው ያስተላምታሉ አዳጃ ችግር የለም ያለ ማለት ነው እኛ ኢማም ሲጨርስ ተነስተን የቀረውን ረካዓ ካሟላን በኋላ ተህያ ቀርተን እንደምናስተላምተው ማለት ነው ወአተሙ ሊአንፉሲህም ለራሳቸው ሞሉ ثم ሰለመ ቢህም ከዛ ከነብዩ ጋር አለይሂ ሰላቱ ወሰላም አስተላመጡ ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት ነው وهذا لفظ مسلم وقعت المعرفة لابن منده لابن منده معرفة የሚባለው ኪታብ ላይ عن صالح ابن خوات عن أبيه የሚል ሌላ ዘገባ አለ አን አቢ ሰሐቢዩን ጀሊሉ የኸዋት የሳሌህ እብኑ ኸዋት አባት ሰሐቢዩን ጀሊል ታላቅ ሰሐቢይ ነው። አወሉ መሻሂዴ ኡሁድ ኡሁድ ጦርነት ላይ ነው ለመጀመሪያ ጊዜ የተሳተፈው። ወቂለ ሸሂደ በድርን በድር ላይ ተሳትፏል ይላል። በአርባኛው ዓመተ ሂጅራ ነው መዲና ላይ የሞተው። ወቂለ በዕዳሁ ለሁ ሰብዒን አው ኢሕዳ ወሰብዒነ ሰና ሰባ ወይንም ሰባ አንድ ዓመት ከሆነ በኋላ ነው። ይህ አስተዳደር ገብቷችኋል። ጥላት የት በነበረበት ጊዜ ነው ማለት ነው እንደዚህ አይነት አስተጋገድ የሚሰገደው እ ከቂብላ ውጭ ነው ጥላት ከቂብላ ውጭ በቃ እዚህ ላይ ምንም እንትን የለም ጥያቄ የለም ገብታችኋል وعن ابن عمر رضي الله تعالى عنه قال غزوت مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር ዘመትኩኝ ይላል ከአላህ መላእክተኛ ጋር ዘመትኩኝ ይላል ወዘውቱ መዓ ረሱልላሂ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር ዘመትኳል። አብደላህ እብን ዑመር ጢበለ ነጅድን ወደ ነጅድ አካባቢ ዘመትን ይላል። አቤት ምንም አዎ ያውቃሉ ደግሞ ያውቃሉ። ለማያውቅ ሰው ምልክት ያሳያል። መጀመሪያም ሶስት ሲሳ ከሁለት ሲከፍላቸው እኮ እናንተ እዛ ትሄዳላችሁ፣ እናንተ ከኔ ጋር አንድ ረካ ሰግዳችሁ አሰላምታችሁ ትሄዱላችኋላችሁ፣ እነሱ ይመጣሉ ብለው አስረድተዋቸዋል። መጀመሪያ እ አንድ ረካዓ ስለቀረ ነው ነው وعن ابن عمر رضي الله تعالى عنه قال غزوت مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር ዘመትኩ ቂበለ ነጅድን ወደ ነጅድ አካባቢ ዘመትኩኝ ይላል ፈዋዘይነ አልዓዱ ጥላት ጋር ፊት ለፊት ተገናኘናል ፈዋዘይና ይቃበልና ተሳፈፍናሁም ፊት ለፊት ከጥላት ጋር ተፋጠጥናል ፊት ለፊት ዋዘይነ አልዓዱ ይቃበልና እና ፈፋፈፍናሁም ሶፍ ሰራንላቸው አለ። አብረን ሶፍ ሰራን። ሰሃቢዎች ፈፈፍና ተቁምና ፊ ሶፈይን ሁለት ሶፍ ነበር ነብዩ ያደረጉን። ይህም ደግሞ ሶላተል ዐስር ላይ ነው ይላል። አስር ሰዓት ላይ ነበር ሶላት አስር ሶላት ነበር። ሶስት ሰራን ነብዩ አለይሂ ሰላቱ ወሰላም ተሳተፍናሁም ተሳተፍን አልዓድው ማለት ነው። ለጠላት ሶስት ሰራንና ጠበቅ ነው ፊት ለፊት ከፊት ለፊታችን ፈቃመ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩም ቆም ወደ ሶላት ፈሶላ አሰገዱ ነብዩ አለይሂ ሰላቱ ወሰለም እኛን ይዘው ሰገዱ። ፈቃመት ጣኢፈቱን መዐሁ አንዷ ቡድን ከነብዩ ጋር ቆመች። ወአቅበለት ጣኢፈቱን አለል አዱ የተወሰነችው ቡድን ደግሞ ጥላት ፊት ለፊት ሄደች። ይሄ ማለት ጥላት በምን ፊት ለፊት ነው ማለት ነው? በጥላት ፊት ለፊት ነው አይደለም። ሁለት طائفة ሆኖ ተከፋፍሎ አንዱ ሂዶ አንዱ ነብዩ ጋር የሚሰግድ ከሆነ ጥላት በፊት ለፊት አይደለም ማለት ነው። ፊት ለፊት ያልኳችሁ ቅድም ፊት ለፊት ተገናኘን በየትኛውም አቅጣጫ ሊሆን ይችላል። በቂብላ በኩል አይደለም። ፊት ለፊት ተገናኘን ከጥላት ጋር ሶስት ተሰራን። ግማሹ ቡድን ሶስት ሰሩ ነብዩ አለይሂ ሰላቱ ወሰለም እናንተኞቹ ሂዱና እዛ ጥላትን ጠብቁ እናንተ ደግሞ ከኔ ጋር ስገዱ አሉ። ፈቃመት ጣኢፋ መዓ አንዷ ቡድን ከነብዩ ጋር ቆመች። ወአቅበለ ጣኢፈቱን አለል አዱ አንዷ ጥላትን ተጠብቅ ጀመር። ወረከዓ ነብዩ ሩኩ አደረጉ ሰገዱ። ቢመን መዓሁ አብረዋቸው ባሉ ወሰጀደ ሰጅደተይን ሁለቱ ስጁድ አደረጉ። ثم انصرفوا ከዛ ሄዱ። መካነ ጣኢፈት ለቲ ለም ትሰል አልሰገደችው ዘንድ ሄዱ። አንድ ረክዓ ሞልተዋል፣ አልሞሉም። የተለያየ ዘገባ አለ። አንድ ረክዓ ሞልተዋል፣ አንድ ረክዓ ብቻ ነው የሰገዱት፣ ወይ ሁለት ረክዓ ለራሳቸው አምጥተዋል። ለራሳቸው አምጥተዋል ባለፈው ሐዲስ ሌላ ጥቅስ አላመጡም፣ በጥቅሱ ይዘን ተባበን አንድ ረክዓ ብቻ የሚላል ከነብዩ ጋር ሁለቱ ቡድኖች ተከፍለው ሲሰግዱ አንድ ረክዓ ይሰግዱና አሰላምታ ይሄዳሉ። ለነብዩ ሁለት ረክዓ ነው የሚሰግዱት። አንድ ረካ አብረዋቸው ይሰግዱና አሰላምታ ይሄዳሉ። ሌላዋ ትመጣና ደግሞ አንድ ረካ አብራ ትሰግዳለች ከነብዩ ጋር አብራ ተሰላምታለች። ለነሱ አንድ አንድ ረካ ለነብዩ ሁለት ረካ ማለት ነው። አንድ ሶላት አልኸውፍ አስተጋገድ ይሄ ነው። ጀማሂር ዑለማና ግን አራቱም አይማዎች ራሱ አልተቀበሉትም። ይሄንን አንድ ረካ አይሰገድም የሚለውን ማለት ነው። አይሰገድም የሚለውን አልተቀበሉትም። ወላኪን ዑለማዎች ሐዲሱ ሰሂህ ከሆነና ከተቀበል ነው ሊደረግ ይችላል፣ ይደረጋል፣ ይሰራበታል ብለዋል ሙሐዲስ ለማንኛውም አቅበለ ጣይፈቱን አለል አዱ ወረከዓ ቢመን መዓ ነብዩ አብረዋቸው ባሉት አንድ ረካ ሰገዱ ወሰጀደ ሰጀተኝ ሁለት ሱጁድ አሰገዷቸውና አስደረጓቸውና ثم صرفوا ሄዱ መካነ ጣኢፈት ለቲ እዛችኛዋ ቡድን ቦታ ለምትጸልይ ላልሰገደችው ተተኩላ ፈጃኡ እነዚህ ያልሰገዱት መጡ ነብዩ ቆመው ጠብቀዋቸዋል ፈረከዓ ቢህም እነዚህን አንድ ረክዓ አሰገዷቸው ረክዓተን አንድ ረክዓ ወሰጀደ ሰጅደተይን ነብዩ ጋር አብረው ሁለት ስጁድ እንዲያደርጉ አደረጉ። ثم ሰለመ ከዛ አሰላመቱ فقام كل واحد منهم ከነሱ ሁሉም ተነሳ። ፈረከዓ ሊነፍሲ ረክዓተን ወሰጀደ ሰጅደተይን ሁለቱ ስጁድ አደረገ። ይህ ሁለተኛዋ ቡድን ላይ ሊመለስ ይችላል። ሁለተኛዋ ቡድን ላይ ብቻ አይደለም፣ ለሁለቱም ሊሆን ይችላል። ይሄ ለሁለቱም ሊሆን ይችላል። ይሄ በምር ثم ሰለመ ነብዩ አስተላመቱ ፈቃመ ተነሱ ኩሉ ዋሂድን እያንዳንዳቸው አሁን ሁለተኛ ላይ እየሰገዱት ብቻ አይደለም የምንለው የትኛው ላይ ያሉት ናቸው የመጀመሪያዎችን ተነስተው ሞልተዋል ለሚለው ይሄ ሁለቱም ጋር ሊሄድ ይችላል ግን ከፊት የሚመጣላችሁ አለ እሱን በዚህኛው ሐዲስ ሙአየድ ይሆናል ብለው ወደ ሶሒህነት ደረጃ መጥቷል። አንዳንድ ረካ ብቻ ይሰገዳል የሚለው ثم ሰለመ ከዛ ነብዩ አሰላመቱ ፈቃመ ኩሉ ዋሂድ እያንዳንዱ ተነሳ ሚንሁም ከኋላ የነበሩት መእሙሞች ፈረከዐ ሊነፍሲ ለራሱ አንድ ረከዓ ጨመረ። ረከዓትን አንድ ረከዓ ወሰጀደ ሰጅደተኝ ሁለት ሁለት ስጁድ አደረጉ። ሐዲሱ ሙተፈቅ ዐለይሂ ነው። ወለፍዙ ቡኻሪ ነው ያገላለጹ። ገብታችኋል? በቃ አሁን መያዝ ያለባችሁ የት መሰላችሁ? ነብዩ አለይሂ ሰላቱ ወሰላም ሁለት ከፈሏቸው፣ እንደዛ ቁሪቃ ማለት ነው። ሁለት ከፈሏቸውና አንዷ ቡድን ጥላት ፊት ቆመች፣ አንዷ ቡድን ከነብዩ ጋር አንድ ረከዓ ሰገደች። ተነሳችና ለራሷ ሞላች፣ አሰላምታ ሄደች። ንብዩ አንድ ረካ ሁለተኛው ረካ ላይ ዝም ብለው ቆመዋል። እነዛ እነዚህ ተተኩላቸው ሄደው እነዛ መጡ አብረው ከኋላ ከነብዩ ጋር አንድ ረካ አገኙ። ነብዩ ካሰላመቱ በኋላ ተነሱና አንድ ረካ አጨመሩ አለ። ተባባናል። አገባችሁ መሰለኝ። ምን መሰላችሁ? ይሄ ሁለተኛው የሚያስመስለው ሁለተኛዋ ቡድን ብቻ ሁለት ረካ ሰግዳ አችኛይቱ አንድ ብቻ የሰገደች ነው የሚያስመስለው አይደል? ነው እንደዛ ሆኖ መቅረት ይችላል። አንድ ረካ ራሱ መስገድ ይቻላል በሚለው የመጀመሪያዎቹ አንድ ረካ ሰግደው ይሄዱ ምንም አይደለም። አንድ ረካ መስገድ ይቻላል። ግን የሚሉት ምንድነው? ثم سلم ነብዩ አሰላመቱ فقام كل واحد منهم የሚለው ካሰላመቱ በኋላ ያለው process አይደለም። فقام ከዛ ተነሳ كل واحد እያንዳንዱ ቡድን ማለት የመጀመሪያውን ቡድን የአሁኗን ቡድን ተነሳ። እነዛም ከመሄዳቸው በፊት አንድ ረክዓ ጨምረው ሂደዋል የሚለውን እዚህ ውስጥ ያመጡታል። ገባችሁ ምላችሁ እ አይ መጀመሪያውን ሞልተው ነው የሄዱት ለማለት እኮ ነው። መጀመሪያውኑ ተነስተው ሞልተው ነው የሄዱት አንድ ረካ። መጀመሪያውኑ ተነስተው አይ እነዚያ የመጀመሪያዎቹ አንድ ረካ ብቻ ነው የሰገዱት። አንድ ረካ ብቻ ሰገዱ። የመጨረሻዎቹ ግን ሁለት ረካ ነው የሰገዱ። ነብዩ ካሰላመቱ በኋላ ተነስተው የሞሉት ሁለተኛ ረካ ያመጡት የሁለተኛዎቹ ቡድኖች ብቻ ናቸው ይላሉ። ከዚህ ከእንትኑ ላይ አንስተው ወይንም ደግሞ ሌሎች ምን ይላሉ? ለአለሁ እነዚህ ከጨረሱ በኋላ ጠላት ነገሩን ትቶ ስለነበረ ተመልሰው መጥተው አብረው ሞልተው ሊሆን ይችላል። ኢህቲማል ነው፣ በጣም ኢህቲማል ነው። የመጀመሪያዎቹ ሞልተው ነው ይሄዱ የሚለው እንይዛለን። በመጀመሪያዎቹ ሁለት ያሰግዳሉ፣ ሁለተኛዋን አንድ ያሰግዳሉ። አሁን ያልኳችሁ ገብታችኋል። ሌላ አቡ ዳውድ ላይ ዘገባ አለች ምን አይነት ዘገባ? የመጀመሪያውን ቡድን አንድ ረካ አሰገዷቸውና በራሳቸው ሳይሞሉ ዝም ብለው ሄዱ። የት ሄዱ? ጥላችሁ ሄዱ። እነዛኞቹ መጡ። እነዛ ሁለተኛው ቡድን አብረው መጡና ከነብዩ ጋር አንድ ረካ አሰገዱና ለራሳቸው አንድ ረካ ነብዩ ካሰላመቱ ካሰላመቱ በኋላ ጨመሩና ሄዱ። እነዛን እነዚህ ሁለተኛዎቹ ሰዎች ሁለቱን ረካ ከጨረሱ በኋላ ሄደውላቸው እነዛ ድጋሜ መጥተዋል የሚል የአቡ ዳውድ ዘገባ አለ። ምክንያቱም 16 ሳይል ነው አስተጋግዱ ይያቷል አይደል? መድ ነበር አይደለም የራሱን ይሳላ እንደተጋገር ነው ማለት ነው። ገብታችኋል? ሁለተኛው ቡድን የመጀመሪያው ቡድን አንድ ረካ ሰግዳ አሰላምታ ሄደች ከነብዩ ጋር አንድ ረካ ሰግዳ ሄዱ። እነዛኞቹ ሁለተኛዎቹ መጡ። አንድ ረካ ከነብዩ ጋር ሰግደው ነብዩ ካሰላመቱ በኋላ የራሳቸውን ረካዓ ጨምረው አሰላመቱና ለመጀመሪያው ቡድን ተተኩላል። እንደገና አንድ ረካ ስለሚቀራ ተመልሳ መጣች። ይህ ሁሉ process ምንድን ነው? ይቻላል፣ ዘመቻ ነው። እዛ ሄዶ እዚህ እስከሚመጡ ድረስ አንድ ረካ እየቀረ ይህን ያክል ስራ እንድትሰራለህ ዘመቻ ነው። ጦርነት ይለያል። ከሌላ ላለው ገብቷቸዋል። በቃ ነው አንዱ አይነት ይሄ ነው። አንዱ አይነት አስተጋገድ ማለት ነው። ያልገባችሁ ከሆነ وعن جابر رضي الله تعالى عنه قال شهدت مع مع رسول الله صلى الله عليه وسلم ከአላህ መላእክተኛ ጋር ተሳትፌ ነበር። ሶላተል ኸውፊ የፍርሃትን ሶላት አብሬ ሰግጃለሁኝ አለ። በዘመቻ ጊዜ የተደረገውን ሶላት አስተጋገድ አብሬ ሰግጃለሁ። መጀመሪያ ፈሶፈስና ሶፈይን ፈሶፈተና ከሆነ ነብዩ ሶስት አሰሩን ማለት ነው። ሶፈተና ፈኮፈተና ከሆነ ራሳችን ኮፍ ሰራን ፈኮፈተና አው ፈኮፈተና ኮፍ ሰራን ሶፈይ ሁለት ሶፍ ሰራ ሶፉን አንድ ሶፍ ከልፈ ረሱልላሂ ሰለላሁ ዐለይሂ ወሰለም ከረሱሉ ኋላ ቆመ። ወልአድው ጥላት ደግሞ የሚገርመው በይነና ወበይነ ቂብላ በእኛና በፊት ለፊት በእኛና በቂብላችን ፊት ለፊት መካከል ላይ ነው ያለው። ይህ አስተጋገድ አሁን አንድ ላይ ነው ሶፉ የሚሰራው ማለት ነው። ግማሹ ቡድን ጥላት ፊት፣ ግማሹ ቡድን ከነብዩ ጋር የሚሆንበት ታሪክ የለም። ይሄ ተባባሰን። የሁለተኛው እንትና የዘገበው ሐዲስ ምን ነበር? አብደላህ ብን ዑመር እንዴት ነበር ያለው? ይሄ ሐዲስ አልገባችሁም? አብደላህ ብን ዑመር የዘገበው ሀዲስ ምንድን ነው ያለው? እንዴት ነው የሰገዱት? አንድ ረካ የመጀመሪያዎቹ ቡድን የሰገደው ከዛ ሄዱ። ምንም ሳይሞሉ ሄዱ። በቃ አልቋል። አንዱ አይነት ይሄ ነው። አንድ ረካ ብቻ ሄዱ። ሁለተኛው አመጣ ሁለት ረካ አሰግዳል። ወይም ደግሞ እነዛ መጥተው ራሱ ሌላ አንድ ራሱን የቻለ ረካ ጨምረዋል። عن جابر رضي الله تعالى عنه قال شهدت مع رسول الله صلى الله عليه وسلم صلاة الخوف تكاتي نبر فصفنا صفين ولا تصف تفرن صف خلف رسول الله صلى الله عليه وسلم عند صف كرسول ولا فيكم والعدو بيننا وبين القبلة صلاة ደግሞ በእኛና በቂብላችን ፊት ለፊት ነበር። የአሁኑ ኖርማል በቃ ኢማም ፊት ለፊታችን ቆመን እንደሚያስቸግረው ሁለት ሶስት ነው እንደዛ አሰሩንና አብረን ቆምን ከነብዩ ጋር እያለ ነው። ፈከበረ ነቢ ስለ ላ ስለም ነቢዩ አላሁ አክበር አሉ። ወከበርና ጀሚዓን ሁላችንም አላሁ አክበር አል ኢህራም ገባን ማለት ነው። ተክቢረተል ኢህራም ثم ركع ነብዩ ፋቲሃን ቀርተው ስራ ቀርተው ወደ ሩኩ ወረዱ። ወረካዕና ጀሚአን ሁላችንም ሩኩ አደረግ አብረን ማለት በአንድ ላይ ሁለቱም ሰው ثم رفع رأسهم من الركوع كركوع راساتهم አነሱ ሰሚዐ አላሁ ሊመን ሐሚድ አሉና ወረፈዕና ጀሚዓን ሁላችንም ራሳችን አነሳ። ثم انحدر بالسجود ነብዩ ወደ ስጁድ ተንደርድረው ወረዱ። እንሐደረ ማለት መውረድ ማለት ነው። አይ ሀበጡ ወንኸፈደ ኢለ ስጁድ ወደ ስጁድ ሲወርዱ ነብዩ አለይሂ ሰላቱ ወሰለም ثم انحدر بالسجود ነብዩ ወደ ስጁድ ወረዱ። ወሶፉ الذي يليه ከኋላቸው ያለው እሳቸውን ቀጥሎ ያለውን ሶፍ ወረደ። የሊህ ማለት ከኋላቸው ከእሳቸው ቀጥሎ ያለውን ሶፍ አብሯቸው ከነብዩ ጋር ወረደ። ወቃመ ሶፉል ሙአኸሩ ከኋላ የነበረው ሶፍ ቁሞ ቀረ። ፊነሕሪ ልዓድው ጥላት ፊት ለፊት ማለት ነው። ከጥላት ጋር ተፋጦ ቆመ። ከጥላት ጋር ተፋጦ ቀጥ ብሎ ቆመ ፊት ለፊት ጥላትን እየጠበቀ ፈለማ ቀደ ሱጁደ ነብዩ ስጁድን እንዳጠናቀቁ ወቃመ ሶፍ الذي يليه ያንኛው ሶፍ ደግሞ ተነሳ ከሳቸው ኋላ ያለው ማለት ነው አብሮ ተነሳ ከማን ጋር ተነሳ ከማን ጋር ተነሳ ከነብዩ ጋር ወደ ሁለተኛው ረካዓ ሲነሳ ቅድም ስጁድ ሲያደርጉ ቆሞ የነበረው ሁለተኛው ሶፍ ደግሞ ስጁድ ወርዳ ስጁዱን ይጨርስና ይመጣል ቅያም ላይ ይገናኛሉ አይደል ከዛ ምን ይደረጋል ሶፈታኒ ሶፈል አወል ይሆናል ሶፈል አወል ሶፈታኒ ቦታቸውን ይዛሉ አሁንኛው ረካ ላይ ደግሞ ከነብዩ ጋር ስጁድ ያገኛል። የቅድሙ ሶስት ሆኖ ስጁድ ከነብዩ ጋር ያላገኘው ሶስት አሁን ደግሞ ወደ الصف الأول ነት ይመጣና በሁለተኛው ረካ ከነብዩ ጋር ስጁድ ያገኛል ማለት ነው። ገብቷችኋል? ወቃመ ሶፍ ለዚ የሊ ከነብዩ ቀጥሎ ከኋላቸው ያለው ሶፍ አብሮ ቆመ ከነብዩ ጋር ማለት ነው። ፈለመቀዶ ቀዶት ነብዩ ሱጁድ እንደጨረሱ ወቃመ ሶፍ ለዚ የሊ ፈዘከረ አልሐዲስ ሐዲሱ ይቀጥላል። ረጅም ነው ሐዲሱ። አሁን የነገርኳችሁ ማለት ነው። በቃ process ኡ እሺ ይሄ ዑስፋን ላይ የተደረገ ዘመቻ ነው። ዑስፋን ማለት ወደ ጅዳና መካ መካከል ያለች ከተማ ናት። ዑስፋን የምትባለው ይህንን የሰገዱት ነብዩ አለይሂ ሰላቱ ወሰላም በሁዴቢያ እንትን ጊዜ ኻሊድ ብኑ ወሊድ ነበር የሙሽሪኮችን 200 ፈረሰኛ ይዞ ከቧቸው ነበር። ፊትለፊታቸው ሲያዩት ከመካ እየመጣ ነው። አዩት። ሁለት ሶስት አሰሩና እናንተ ጠብቁን ድንገት እንዳያጠቁና። እንደውም ሙሽሪኮች በዛን ሰዓት በሶላት ሰዓት ጠብቀ አጥቃቸው ነበር ኻሊድን ሲልኩት የላኩት የሶላተል ኸውፍ ተጠቀሙባቸው። አይ ዙሁር ላይ ባይሳካልንም አስር ላይ እንደግማቸዋለን ብለው ነበር። አስሩም ላይ صلاة الخوف መጣ ሰላም አገኘ። እና ይህ አስተጋገድ ማለት ነው። ጥላት በቂብላ ፊት ለፊት በሚሆንበት ጊዜ የሚሰገድ አስተጋገድ ነው። ተጋተነ وفي رواية بل زجرا ثم سجد نبي سجد አደረጉ وسجد معه الصف الأول የመጀመሪያው ሶፍ አብሯቸው ስጁድ አደረገ فلما قاموا እነሱ ሲነሱ سجد الصف الثاني ሁለተኛው ስጁድ አደረገ ثم تأخر الصف الأول ከዛ ሶፍ الأول ወደ ኋላ መጣ وتقدم الصف الثاني ሁለተኛው ሶፍ ደግሞ ሶፍ الأول ገባ ተቀያየሩ ቦታ ማለት ነው وذكر مثل የዚሁ አይነት ሐዲስ ተዘግቧል وفي آخره መጨረሻ ላይ አንድ የነገሩን ነገር አለ ምን ثم سلم النبي صلى الله عليه وسلم ነብዩ አሰላመቱ وسلمنا جميعا ሁላችንም አሰላመትን ይላል በሁለት ረካ رواه مسلم مسلم ዘግበቷል ወለ አቢ ዳውድ አን አቢ አያሽ الزرقي مثل የዚሁ አይነት ሐዲስ ተዘግቧል وزاد أنها كانت بعسفان ይቺ የዑስፋን ዘመቻ ጊዜ ወይም በዑስፋን ዑስፋን የሚባለው ቦታ ላይ የተደረገች የአስተዳደግ አይነት ናት ብሏል። የተጨማሪ ኢንፎርሜሽን ቦታዋን ነገር ገብቷቸዋል። ጠይቁ። እዚህ እየሰገዱ ይዋጋሉ። እየሰገዱ ራሱ ይዋጋሉ። ፈሪጃለን አው ሩክባን ጋልበውም በግራቸውም በዚህ ጊዜ ያለ ተቀላቅሎ ይሰግዳል። ያለ ቂብላም ማለት አያቋርጡም ሶላት እየተዋጉ ይሰግዳሉ። Eh? አንድ ላይ ናቸው። አ ተሸሁድ ላይ የማትቀመጥ እኮ ምንም አይመጣም። እያየህ ነው ፊት ለፊት እንደዚህ ታያ ስትቀራ ማለት ነው። በተጠንቀቅ ስጁድ ላይ ስትሆን ግን ፈጥኖ ሊመጡ ይችላሉ። ድንገት ሊያጠፉ ይችላሉ። ተኩስ ሊጀምሩ ይችላሉ። ማፍጠጥህን አንተ መጠንቀቅህን ካዩ ግን ጥላ በዛን ሰዓት አይተኩስም። ጠላት ከኋላ ሲሆንማ እኮ የአስተጋገዱ አይነት ይቀየራል። አንድ ላይ ሶፍ አይሰሩም። አንዱ ቡድን ከነብዩ ጋር ይሰግዳል፣ ሌላው ቡድን እዛ ሄዶ ይጠብቃል። ጥላት ከቂብላ ውጭ ያለ አቅጣጫ ላይ ከሆነ ማለት ነው። አልገባችሁ? ጥላት ቂብላ ፊት ለፊታችን ቢሆን ሻራ ቢሆን እንደነ ሶፍ የሚቀራ በቃ እንደዛ ማለት ነው። ሁላችንም ሶፍ ሁለት ሶፍ ይሰራል፣ ሀያም ሰላሳም ሶፍ ይሰራል። የመጀመሪያው ግማሽ ሶፍ ስጁድ አድርገን ከኋላ ያለው ግማሹ ሶፍ ደግሞ ቆሞ ይጠብቃል። የመጀመሪያዎቹ ከኢማሙ ጋር ስጁድ አድርገው ሲጨርሱ ሲቆሙ ከኋላ የነበረው ሶፍ እንደገና ስጁድ ያደርጋል። ስጁድን ጨርሶ አብሮ ይነሳል። ከዛ ምን ያደርጋል? ያንኛው ሶፍ ከፊት ይመጣል። ይሄኛው ሶፍ ቅድም ከነብዩ ጋር ስጁድ ያደረገው ሶፍ ደግሞ ወደኋላ ኋላ ያፈገፍጋል ማለት ነው። በሁለተኛው ረካ ላይ ደግሞ ስጁድ እነዚህኞቹ ቅድም ያላገኙት ያገኛሉ ከኢማሙ ጋር ፈድሉን ለማግኘት እኮ ነው። ፈድሉን ለማግኘት ነው። ከነብዩ ጋር ሲይዝ አላገኙት አሁንኛው ላይ እንዲያገኙ ለማለት ነው። ይቻላል፣ መቀጠል ይቻላል። አንድ አይነት ነው ራሱ አንድ አንዱ አይነት አስተጋገድ አይነት በዛው እያሉ ራሱ ይቀጥላል። 16 አይነት ነው ብያቸዋለሁ። አስተጋገድ ሰባት እና ወደ ስድስት ሰባት ጨምቀው አምጥተውታል። ከነዛ ውስጥ ይሄ ራሱ አንድ አይነት ነው። እ አዎ ነው። ዛሬም እኮ እንደዛ ነው የሚሰገደው። ሙጃሂድንስ የትኛውም ቦታ ላይ ቢዋጉ እንደዛ ነው የሚሰገደው። ሁለተኛ ጀማዓ ያው ነው ኢማም እኮ ነብዩ ብቻ በነብዩ ብቻ ኸስ አይደለም ይሄ በየትኛውም ጊዜ እንደዛ ይደረጋል እኮ ይሄ የሶላት አልኸውፍ አስተጋገር ታሪኩን ብቻ ሳይሆን ልንከራበት ነው የምንቀረው ማለት ይሰራበታል በአሁኑ ሰዓት ማለት ነው ለምሳሌ ሙጃሂድ መሰለን እዛ ሀጀመት ሩሲያ አለ ሲሲ ቺቺኒያ ላይ ጥቃት በሚያደርሱበት ሰዓት ቺቺኒያዎች እንደነበር የሚያደርጉት ወይንም ደግሞ የኩነር ሙጃሂዲኖች የሚባሉ የኩነር ሙጃሂዲኖች አፍጋን ውስጥ ያሉት ማለት ነው ሶፍቱን ሲሰሩት እንደዚህ ነው ኢማሙ እዚህ ያሰግዳል፣ አብረውን ተይላሉ። ግማሽ ጦር እዛ ሄዶ ይጠብቃል። የኩነር ሙጃሂድኖች የሚባሉ በጣም ሱኒዮቹ ሙጃሂድኖች ማለት ነው ነበሩ። የሚገርሙ ሙጃሂድኖች የኩረኑ ኩነር ዋናው እንትን ሸኻቸውን ገለውባቸዋል፣ አፈንድተውበት ገደሉት። ጋዜጠኛ መስሎ ገብቶ አፈነዳበት። የኩነር ሙጃሂድኖች እነ ሂክመት ያር የሚባለው አሁን 30 ሺህ ጦር ይመራል የሚባለው እሱ በጣም መጥፎ መጥፎ አካሄድ የሚሄድ ሰውዬ ነው። ዋሃቢዮች ምናምን ነገር እያለ በጣም ያውቃል። በጣም አስፈልጋል አሉ ነበሩ የሚገራርም ሙጃሂድ ይሰግዳሉ። አሁን የሚሰሩት አለ ይሄን ይችን ራሷን ያደርጓል እንደዚሁ ማለት ይቻላል ይቻላል። እንደውም እኮ እንደዚህ የተደረገበት እኮ ራሱ አለ። ግማሽ ጀማዓ ይሄዳል፣ በሌላ ኢማም ይሰግዳል። ግማሽ ጀማዓ ደግሞ እዚህ ለብቻው ይሰግዳል። ግማሽ ጀማዓ ሌላ ቦታ በሌላ ኢማም ይሰግዳል። ምንም ችግር የለም። ወላኪን የሚሳካና ጥቃት አይደርስብንም። በአሁን ሰዓት ግን በጣም ብዙ ጊዜ ሊያስፈራ ይችላል። በጧኢራ በተለያየ በርቀት መሳሪያ ምናምን ነገር በመነጽር ምናምን ነገር ሊመለከቱ ይችላሉ አይደል? በብሉ ምንጭ ምናምን ይመለከታሉ። ይህ አይነት ስጋት ከመጣ ደግሞ ለየብቻችን የምንሰግድበትም ታይም እኮ አለ። የግድ አንድ ላይ ጀማዓ መሰገድ አለበት። በአንድ ሰዓት ውስጥ አንተ በአንዲት በሆነ ነገር ብቻ ከላይ ይጥላሉ፣ ድምፅ አልባ በሆነ ነገር ሊያደርጉ ይችላሉ። ያ ከተፈራ ለብቻ ይሰገዳል። ዋሻ ውስጥ ካለ አብረህ ልትሰግድ ትችላለህ። የሆነ ስትራቴጂ ከሆነ ቦታ ምሽት ካለ ዝም ብለህ ጀማዓ ነው ተብሎ ሜዳ ላይ ይሰገዳል። አውላላ ሜዳ ላይ ስንት አለ? ሰው አልባ ጀቶች ምናምን ነገር አለ። ድምፅ አልባ ምናምን የዛን ሰዓት እና ያሁኑ ትንሽ የሚለይበት ነገር አለ። ከመሳሪያ ማንግል ስናይ እና የግድ አንድ ኢማም ጋር ብቻ አይባልም። በየቦታው ኢማም ተመድቦላችሁ ይሰግዳሉ። ችግር የለም። وللنساء من وجه آخر عن جابر أن النبي صلى الله عليه وسلم نبي عليه الصلاة والسلام صلى لطائفة عندها بودين عندهم بودين أسجدوا من أصحابه كطابوت ركعتين عندهم بودين ሁለት ረካዓት ሰገዱ ثم سلم السلام ተዋብረ ነብዩና እነዚህ ማለት ነው ثم صلى بآخرين بآخرين ሌሎችን ደግሞ አይበን ረካዓቴን ሁለት ረካዓት ሰገዱና ثم سلم السلام ለነብዩ አራት ረካዓ ለነዛ ሁለት ሁለት ረካዓ ነው ይሄም አለ አንዱ ሶላት አይነት ነው አሁን አራት ነው ምናምን አካባቢ ያየን አይነት ሁለት አስፈገሯቸው። የመጀመሪያውን ቡድን ሁለት ከፈሏቸውና እናንተ ሂድና ጥላት ፊት ቁሙ አሏቸው። እናንተ ከኔ ጋር ስገዱ አሉ። ነብዩ ሁለት ረካ አስፈገሯቸው። ለነዚህ አሰላመቱ። የቀጣዩ ሄዱ አሏቸው። እነዚህ ሄዱ ሁለት ረካ ከነብዩ ጋር ሰግደው ነብዩም አብረዋቸው አሰላምተዋል። እነዛም ነው አሏቸው። እነዛኞቹ መጡ። አሁንም ሶፍ አሰሩና ነብዩ ሁለት ረካ አሰገዱ። ነብዩ አራት ረካ አሰገዱ። እነዛ ሁለት ሁለት ረካ አሰገዱ። ነብዩ ለምን አራት ረካ አሰገዱ? ሶላተል ኸውፍ ስንት ነው? ሁለት ነው አይደል? ሁለቱን ሶላተል ኸውፍ ሁለቱን ለምን ሙሳፊሮች ናቸው በቀስሮ ነው የሚሰግዱት ነብዩ የመጀመሪያው ፈርድን ያስገድዷቸው የሁለተኛው ግን ሱናን ያስገድዷቸው ችግር የለም ኢማም ሆነ ማስገደድ እንደ ሙዓዝ ብን ጀበል ማለት ነው ይቻላል አልገባችሁ ነብዩ አራት ረካ ነው ያሰገዱት ለምን አራት ረካዓ አስፈለገ ምክንያቱም ሙሳፊሮች መንገደኞች ስለሆኑ ሁለት ሁለት ነው የሚሰገደው የመጀመሪያዎቹ ቡድኖች ጋር ነብዩ ያሰገዷቸው ሁለት ረካዓ ፈርድ ሲሆን የሁለተኛዎቹ ጋር ያሰገዱት ደግሞ ሱና ነው። ስለዚህ አለ አመፈል ፈርደን አቤት ይሄ ሰላተል ኸውፍ ላይ የተደረገ process ነው ተቀባይነት አለው ምክንያቱም يعصى في صلاة الخوف ما لا يعصى في صلاة غيره صلاة الخوፍ ላይ የሚፈቀድ በሌሎች ላይ የማይፈቀድ በጣም ብዙ process አለ። አንድ ረካ እንላለን ይመጣላችሁ ነው። አንድ ረካ ይሄ ተግባብተናል። ገብታችኋል። ስለ ሁለት ረካ አሰገዱ ሁለቱም ቡድኖች ومثله የሱ አምሳያ ደግሞ ለአቢ ዳውድ ለአቡ ዳውድ የተረጋገጠ አለ አን አቢ በክራ ከአቡ በክራ የተዘገበ ሐዲስ ማለት ነው። አቡ ዳውድ ላይ ያለ ሐዲስ ነው። የመጀመሪያዋ ጣኢፋ ሁለት ረካዓ ሰገደች ከነብዩ ጋር ነብዩ አሰላመቱ እነሱም አሰላምተው ሄዱ ሌሎች ደግሞ ያልሰገዱት መጡ ስመሰላ ከዛ ነብዩ አሰገዷቸው ቢአኸሪነ ሌሎችን አይባን ረካዓተን አሁንም ሁለት ረካዓ አሰገዷቸው ለነብዩ አራት ረካዓ ለየብቻ የተሰገደ ማለት ነው አራቱን ረካዓ አንድ ላይ ቢሰግዱት ኖሮ የአጋጣሚ ዙሁርም ይሁን አሱር አራት ረካዓ አድርገው ሞልተው ሰግደውት ሊሆን ይችላል እንላለን ነብዩ ግን የሚገርመው ሁለተኛው ረካዓ ላይ ነብዩም አብረው አሰላምተዋል ነው ثم ሰለመ ያለ ثم ሰለመ ነብዩ አሰላመቱ ነው ثم ሰለሙ ቢሆን ኖሮ አይ እነሱ ራሳቸው አሰላምተው ሄደው በሁለቱ ነብይ እየጠበቁ ነው ምን ነበር ላ ثم ሰለመ ነብዩ ነው የሚለው ሙፍረድ ነው ቨርብ ሲንጉላር ቨርብ ነው ሰለ ሰለመ ነው ስለዚህ ነብዩ መጀመሪያው ላይ አሰላምተዋል ማለት ነው ሁለት ረካ ነው የመጀመሪያውን ግሩፕ ያሰገዱ وعن حذيفة رضي الله تعالى عنه أن النبي صلى الله عليه وسلم صلى النبي عليه الصلاة والسلام أسجد صلى صلاة الخوف يفرهات صلاة أسجد صلاة الخوف أسجد النبي عليه الصلاة والسلام وهذه الصلاة غير غير الصلاة المذكورة فإنها كانت بعثمان وهذه ببطن نخل ይህ በጥነ ነክል ላይ የተሰገደው አሰጋገድ ነው ማለት ነው። የላይኛው ዑስማን ላይ ነበር አይደል? ዑስማን የሚባለው ቦታ ነው። وللنسائي من وجه آخر عن جابر أن صلى الله عليه وسلم صلى بطائفة من أصحابه ركعتين የሚለው ይህ ዘገባ የተዘገበበት የተሰራው ድርጊት የት ነው? በበጥነ ነክል የተሰራ ነው። وعن حذيفة رضي الله تعالى عنه أن النبي صلى الله عليه وسلم صلى ነብዩ አለይሂ ሰላቱ ወሰላም ሰገዱ አሰገዱ ሶላተል ኸውፍ የፍርሃቱን ሶላት አሰገዱ ቢሃኡላ በእነዚህኞቹ ረከዓ አንድ ረከዓ ወሃኡላ በእነዚህኞቹ ረከዓ ሌላ አንድ ረከዓ አሰገዷቸው አንዳንድ ረከዓ ማለት ነው ወለነቅዱ ቀዶ አላወጡም ይላል ወለነቅዱ ቀዶ አላወጡም ቀዶ አላወጡም ማለት ምን ማለት ነው አይ ወለሚትሙ ሌላ ረከዓ አልጨመሩበትም አንዳንድ ረከዓ እየሰገዱ ይሄድ አንድ ረከዓ ሰግዳ አንዷ ቡድን አሰላምታ ሄደች ያቺኛዋ መታ አንድ ረካ አብራ ሰግዳ ሄደች። ነብዩ ሁለት ረካ እነዛ አንዳንድ ረካ ሰግዱ። ለነብዩ ሁለት ረካ ነው። رواه احمد وابو داود ዘግቦታል ወነሳኢ ዘግቦታል ወሰሐብ ኢብኑ ሒባን ኢብኑ ሒባን ሐዲሱን ሰናል ወምስሉ እንደ ኢብኑ ኹዘይማ ኢብኑ ኹዘይማ ዘንድ የሱ አይነት ዘገባ አለ አዲ ኢብኑ አባስ ረዲየላሁ ተዓላ ነው ወላኪን ሐዲሱ ضعيف ነው የሚል ضعيف ነው አንቀበለውም ይላሉ እነ አይማዎች ሁሉ ራሱ አልተቀበሉትም አራቱም አይማም አልተቀበሉትም የማይረል ዑለማ የማይቀበሉት አንድ ረካ የሚለው ወላኪን ሌሎች ዑለማዎች ሙሐዲሶች ደግሞ አአ በቃ እነሁ ሳቢት ተቀባይነት አለው። ለምን አይ ሶላተል ኸውፍ በጭራሽ ሶላተል ኸውፍ አንድ ሶላት ሲሻሻል ወደ ስንት ረካ ነው የመጣው? ከአራት ወደ ሁለት ነው አይደል የመጣው? ከአራት ወይንም ከሁለት ወደ አንድ ግን የመጣበት ታሪክ የለም አሉ። አይ ይሄ ታሪኩ ነው አለ። ሶላተል ኸውፍ ላይ አንድ ረካ የሚሰገድበት ጊዜ አለ ይቻላል ብለው ወስነው ተቀብለውታል ተቀብለውታል። አይማዎችን ኢማሙ ሻፊዒ በጣም ዶረት ነው ለም የስቡት ሀዘል ነው የሚሉት ይሄ ሐዲስ ጭራሽ ተቀባይነት የለውም ነው ያሉት። ከሁለት ረካ አያንስ እና ምን አደረጉ? አይ አንዳንድ ረካ ጨምረው ሊሆን ይችላል። በቲማል ሐዲሱ ላይ ከሆነ መጀመሪያ ሐዲሱ ሳቢት አይደለም የሚሉት መኪና ሐዲሱ መስሎ ይሰራበታል። ሶላተል ኸውፍ የተለያየ አሰራር ነው የሰሩት። ስለዚህ አንዳንድ ረካ አማለ ሁለት ሁለት የሚሰገዳል የተባለው ማለት ነው ይሰራበታል። አንድ ረካም አለ ማለት ነው ይሰገዳል። ይሄ ደግሞ ሌላ አይነት ተጋብተናል አልገባችም ግልጽ ነው እሺ ሌላ ልጨምርላችሁ አንድ አንድ ሐዲስ وعن ابن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዳሉ ሶላቱል ኸውፊ የፍርሃት ሶላት ረካዓ አንድ ረካዓ ብቻ ነው አለ አይ ወጂን ካነ በማንኛውም አይነት ይሁን በምንም አይነት መልኩ ጠላት ፊት ለፊትም ይሁን ከኋላም ይሁን ከቀኝም ይሁን በግራም ይሁን አንድ ረካዓ ነው አለ ሶላት አልኸውፍ ይህን ضعيف ነው የሚሉት ረዋሁ በዛር በኢስናድን ضعيف በጣም ضعيف ነው ይላሉ ይሄ ضعيف ይሁን እንጂ የኋለት የኋለኛው ሐዲስ ሲሐነስ ስላለው ተቀባይነት ስላለው በኋለኛው ሐዲስ ይጠገናል ለምን በነብዩ ጋር አንዳንድ ረካዓ ሰግደው ወለም የቅበው አንድ ረካዓ ቀባ አላወጡም አልሞሉም አልጨመሩም አንዳንድ ረካዓ ብቻ ሰግደው ሂደዋል የሚለው ሐዲስ ይህንኛውን ሐዲስ ጠንካራ እንዲሆን ያደርገዋል ስለዚህ አንድ ረካዓ የሚባል ነገር አለ ተቀባይነት አለ ተቀባይነት አለ። አንድ ረካ ይሰገዳል ሶላተል ኸውፍ ላይ ዙሁርን አንድ ረካ፣ አስርን አንድ ረካ፣ ኢሻን አንድ ረካ ይሰገዳል ማለት ነው። አለ ሳቢት ነው። ምንም አራቱም አይማዎች ባይቀበሉትም ኢማም ሻፊዒ ላይስቡት ይህ ሐዲስ ተቀባይነት የለውም ቢሉም እንኳ ተቀባይነት አለው። እስኪ ምን ይላል መሰላችሁ? ወአንሁ መርፉዓን አሁንም ከራሱ ከዑዘይፋ ነው ለይሰ ፊ ሶላቲል ኸውፍ ሰውን ካዛኒል ሐዲሳኒ አሁን የዘገብናቸው ሁለቱ ሐዲሶች የሁዘይፋና ሁዘይፋ ላይና እብነ ዑመር ላይ አብደላ ብን ዑመር ላይ ያሉት ሐዲሶች ማለት ነው። የዱላሌ አና አና አቀለል ፈርድ ፊ ኸውፍ ረክዓ አንድ ረክዓ ብቻ ነው የሚሰገደው የሚል ከዚህ እናገኛለን አሉ። የጁዝ ልክቲፋኡ ቢያ አንድ ረክዓ ሰግዶ ብቻ መባካት ይቻላል አሉ። ወቀድ ذهب اليه طائفه من السلف ከሰለፉ ሷሊዎች የሚተቀበሉታሉ ተቀባይነት አለው ማለት ነው። ለምሳሌ منهم الحسن البصري والضحاك وابن رهاوي وعطاء وطاووس ومجاهد والحاكم ابن عتبة ابن عتيبة وقتادة والثوري من التابعين وابن عباس وابي هريرة وابو موسى الاشعري من الصحابة እነዚህ ሁሉ ተቀብለውታል እነዚህ ሁሉ ተቀብለውታል አንድ ረክዓ ብቻ ሶላት አልኸውፍ ላይ እንደሚሰግድ ማለት ነው ሐሰን አልበስሪ ضحاك وابن رهاوي وعطاء وطاووس ومجاهد والحكم بن عتيبة وقتادة والثوري እነዚህ ሁሉ من التابعين ናቸው ሰለፉን ሷሊህ ማለት ነው ስለዚህ አንድ ረክዓ ሶላት አልኸውፍ ይሰገዳል ይቻላል አንዱ አስተጋገድ አይነት ነው ከሰሃባ ደግሞ እብኑ አባስ አቡ ሁረይራ አቡ ሙሳ አልአሽዓሪ እነዚህ ሁሉ ተቀብለውታል። አንድ ረካ እንደሚሰገድ ማለት ነው። ስለዚህ ሶህ ሶሂሁን ሳቢት መቅቡል ይዕመሉ ቢህ ይሰራበታል ማለት ነው። ገብታችኋል? አልገባችሁም? ቃሉ ይሶላ ፊ ሽደት ልኸውፍ ረክዓተን አንድ ረካ ብቻ ይሰግዳል። ሽደት ልኸውፍ ካለ አንድ ረካ ብቻ ሊሰገድ ይችላል። ሁለት ረካ ጥያቄ ልጠይቃችሁ። ጠላት ጠላት ከሲቀላ በኩል ቢት እንዴት ነው የምንሰግደው? لو كان هناك واقعة يرضى بعض بعض المجاهدين على على الكفار المشركين لو كان العدو وراءنا ከጀርባችን ከኋላ ቢሆን ወይ ከቀኝ ወይ ከግራ ቢሆን እንዴት ነው የምንሰራው? ሶላት አሰ ለሁለት እንከፍለውና ጀማዓውን እዛ ይጠብቃል። ምክንያቱም ጥላት ፊት ለፊታችን በቅብላ ፊት ለፊት ስላልሆነ ማለት ነው። ሁለት ከፍለን ግማሹን ቡድን ጥላት ፊት እንዲቆም እናደርገዋለን። አንድ ሰግዶ አንድ ረካ ሰግዶ ኢማሙ ሁለተኛው ሲቆም በራሳቸው ሞልተው ይሄዳሉ። እነዛ ይመጡና አንድ ረካ ከኢማም ጋር ሰግደው ያሰላምታሉ። ጥላት ፊት ለፊታችን ነው ሸምሱ ሁለት በትምህርት የሚገቡታል። ሁለተኛ ሲቀርብለት ደግሞ ሁለተኛ ባል ያለው ማለት ነው። ሁለተኛ ሲቆሙ ይገናኛሉ። ይገናኙ ሶፍ ደግሞ ተመልሶ አቦለት ይመጣና ደግሞ ለምንድን ነው እንደዚህ የተደረገው? ሶፍ መቀየር ለምን አስፈለገ? ከነብዩ ጋር የመጀመሪያው ሶፍ ስላወቅ ስጁድ አግኝቷል። ሁለተኛው አላገኘም ነበር። የአሁንኛው ደግሞ ስጁድ ስጁድ ማለት ነው። ማሻአላ ወይዋጅዱሁም መረዋሁ ኢማእ ነው የምንጠቀመው። አንድ ረካዓ ብቻ ይሰገዳል። إيماء ነው መጥቀስ ብቻ ነው። ምክንያቱም التحام ከተፈጠረ ተባብለናል አይደል? ቅድም التحام ማለት የጨበጣ ጦርነት ማለት ነው። ጨበጣ ከገቡ ቀጥታ ስጅድ አይደረግም፣ ሩኩ አይደረግም። ጉልበትን አስይዝም በዛን ሰዓት አይደል? ስለዚህ ምንድነው የሚደረገው? إيماء ብቻ ነው። አሁን ሩኩ ላይ ነው፣ አሁን ስጅድ ላይ ነው። ይሄ ራሱ እኮ እንትንን ግን አላህ ኢነላህ ዩዐይድ ዩዐይድ ጀይሽ ዩዐይድ ጀይሽ ويؤيدهم ما رواه مسلم الخمسة للترمذي في سكر عن ابن عباس قال فرض الله الصلاة الله صلاة دنجج على لسان نبيكم بنبياته أنجبت في الحضر أجر بيت سفر السلام منور أربعا أربع ركعات وفي السفر لمن جرينا ركعتين وهو ركعة وفي الخوف إلى فرات دقمة ركعة عند ركعة بجة فلذا عند ركعين ليلة ثابتة جدا كمان كابن عباس ሰፈር ላይ ቤቱ መኖሪያ ቦታው ለሚኖር አራት ረክዓ፣ መንገደኛ ለሆነ ሁለት ረክዓ፣ ጦርነት ላይ ላለ አንድ ረክዓ ይችን ብሎ ተናግሯል። እንቀበለዋለን። ወኻለፈውም ጅምሁር አልአይመቱል አርባዕሁም ጅምሁሮች አልተቀበሉትም። አራቱም አይማዎችም የእነሱም ተከታዮች የአራቱም አይማዎች ተከታይ ራሱ አልተቀበለውም። ይሄን ወቃሉ ላይ አስሩ ልኸውፍ አደድ ረክዓት ስርዓት የሚባል ነገር የረክዓን ቁጥር ሊቀንስ አይችልም። እንደ ሰፈር ሶላት እንደ ሙሳፊር ወደ ሁለት ብቻ ያጥራል እንጂ ወደ አንድ አይመጣም ማለት ወላኪን መቅቡል ተአወል الأحاديث الثابتة بتأويلات بعيدة ሩቅና ተቀባይነት በሌለው ተእዊላት ነው ያወሉት ወላኪን هو غير مقبول والحديث ثابت ተቀባይነት አለ አለ وعنه مرفوعا ከራሱ ተይዞ የተዘገበ ሐዲስ ነው ከማን ከአብደላህ እብኑ ዑመር ከአብደላህ እብኑ ዑመር የተዘገበ ሐዲስ ነው ለይሰ ፊ ሶላት الخوف ሶላት الخوف ላይ የለም ሰህውን የእርሳና ሱጁድ የለም እያለ ነው የመርሳት ስጁድ ሰው የሚባል ነገር የለም ማለት አخرجه الدارقطني بإسناد ضعيف ሰነዱ ضعيف በሆነ መልኩ ሐዲሱ ተዘግቧል لأنه من رواية عبد الحميد عبد الحميد عبد الحميد بن السري የሚባል هو ضعيف ሰውዬ በጣም ደካማ ሰው ነው ስለተቀላቀለበት ሐዲሱ ላይ በጣም ተጽዕኖ አሳድሮበታል ضعيف ነው ተብሏል ثم الصحيح أن الحديث مع ضعف موقوف ሐዲሱ ደግሞ እንደገና አንደኛ መጀመሪያ ضعيف ነው ራሱ መጀመሪያ ضعيف ከነብዩ ጋር የሚያዝ አይደለም መርፎ አይደለም መውቁፍ ነው እሱም ضعيف እሱም መውቁፍ በበሽታ ላይ በሽታ በእንቅርት ላይ በጣም ገባቸዋል ማለት ነው ቃለ ፊ ሱቡል ቂለ ወለም የቁል ቢሂ አሐዱ ሚን አልዑለማ ከዑለማዎች አንድም ሰው ይህን ሐዲስ የተቀበለ የለም ሱጁደ ሰው የትኛውን ቦታ ላይ አለ ሱናም ላይ ፈርድ ላይ ሁሉም ላይ አለ ሶላት አልኸውፍ ላይ ሙሳፊር መንገደኛም ሶላት ላይ አለ በዚህ ባስ ነው uh,